ቢስሚላህ ራህማን ራሂም ያ አዩሃ ናሱ ተቁ ረበኩም እናንተ ሰዎች ይላል። በዚህ ሱራ ሱረቱ ኒሳ መደንይ ነች። ሱረቱ ኒሳ ነቢዩ ሂጅራ ወደ መዲና ከሄዱ በኋላ ላያቸው ላይ ከወረዱ ሱራዎች አንዷ ነች። ኢተቁ ረበኩም ፍሩ ጌታ አላሁ ስብሓነ ወተዓላን በታዘዛችሁ ትእዛዝ መሰረት በተከለከላችሁት ተከልክላችሁ በታዛችሁት ታዛችሁ ካልቆማችሁ ሊቀጣችሁ የሚችለውን ጌታ አላሁ ስብሓነ ተዓላን ፍሩት። እተቁ ረብኩም አለዚ ከለቀኩም ሚን ነፍሲን ዋሂዳ የሰው ልጅ የተባለ ሁሉ እዚህ ምድር ላይ የምትታየው በአንድ ህይወት ከአንድ ህይወት ነው። ሁሉ ምንጭ ሆኖ ከዛ ነው የከለቀ አደም አቡል በሸርን ነው። ከአባታችሁ አደም ነው ይሄ ሁሉ ኸልቅ ቀዩ፣ ጥቁሩ፣ ፈረንጁ፣ አረቡ፣ ሌላውም ሌላው መነሻ ምንጩ ከዛ አንድ ህይወት የኸለቃችሁን ጌታ አላህ ያስገኛችሁን ፍሩት። ወኸለቀ ሚንሃ ዘውጃሃ ከዚች ነፍስ ከአንድ ነፍስ ውስጥ መዞ ፈልቅቆ ባለቤቱን ሐዋን ያስገኘ አላህ ወበሰ ሚንሁማ ሪጃለን ከፊራን ወኒሳአ እንግዲህ ሁለት ከሆኑ በኋላ ባልና ሚስት ይህን ሁሉ ኸልቅ ከአደም ከአንድ ህይወት ከአንድ ሩህ ኸልቆ ከዚሁ ከአንዱ ነፍስ ደግሞ ከአደም ሐዋን ከግራ ጎኑ መዘዝ አድርጎ አላሁ ስብሐነ ወተዓላ ኸለቃት። ባለቤቱ ሆና አባትና እናት ሆኑ። ወበሰ ሚንሁማ ከነዚህ ከሁለቱም አውጥቶ ዘረገፈ ጌታ አላህ ሪጃለን ከፊረን ወኒሳ ወንዱን በጾታ ሴቱን እንዳለ ተፈለቀቀ ማለት ነው። ይህን ያደረገ ጌታ አላህን ፍሩ። ወተቁላህ አለዚ ተሳአሉነ ብሂ ወልአርሃም ህፃናት፣ ትንሹ ትልቁ አላህን ፍራ ይላል። አረባ አላህ ይሁንብ ይላል። እንደዚህ ተብሎ የሚባለውን የምትለማመኑበትን አላህን ፍሩ። ወልአልሃም ዝምድናንም ቀጥሎ አትቁረጡ። ኢነላህ ካና አለይኩም ረቂባ ለምትታዘዙት ትእዛዛቶች ሁሉ በጥብቅ ቆማ ቆማችሁ መተግበር አለባችሁ። ምክንያቱም እያንዳንዱ ሂደታችሁን የሚቆጣጠራችሁ ጌታ አላህ ላያችሁ ላይ አለና ይላል አላህ ሱብሓነሁ ወተዓላ ወአቱል የታማ አምዋለሁም ወደዚች አያ ከመግባታችን በፊት አላሁ ስብሓነ ወተዓላ እናታችንን ሐዋን ሲኸልቅ ከግራ ጎኑ ከአደም ከአባታችን ከለቀ ከግራ ጎን እናታችን ሐዋ መከለቋ አንዳንድ የተፈጥሮ አኽላቅን ሴቶች ላይ የፈጠረ ነገር አለ። ይሄ ሂክማ የራሱ ጥበብ አለው ጌታ አላህ ሱብሓነሁ ወተዓላ። ነቢዩ አለይሂ ሰላቱ ወሰላም ይህንን ሲያመላክቱ አልመርአቱ ሁሊቀት ምን ድልዕ አሉ። ወኢነ አወጀ ሸይን ምን ድልዕ አዕላሁ አሉ። ሴት ልጅ የተኸለቀችው ከጎድን አጥንት ነው አሉ። እስቲ የጎድን አጥንትን ቀጥ ያለ አጥንት እኮ አይደለም። እንዳለ ጠምዘዝ ጠምዘዝ ጠምዘዝ ጠምዘዝ ያለ ነው ሁሉም። በጣም ግን ጠምዘዝ ያለው እንደ ሲ ፊደል ወይንም እንደ ደጋን የሆነ የትኛው ነው? ከላይ ያለው ነው። ከላይ ሁሉንም የጎድን አጥንቶች ያቅፈው። ሴት ከዛ ነው የተከለቀችው አሉ። ወኢን እስተምተአተ ቢሃ እስተምትዕ ቢሃ ፈቢሃ ይወጃል። ሴቶችን ከሴቶች ርቀን ያለ ሴቶች መኖር ወንዶች አይችሉም። በብዙ ሂደት ለወንድ ልጅ ሴት አስፈላጊ ነች፣ ለሴትም ወንድ አስፈላጊ ነው። ለአደም ሐዋ አስፈልጋ እኮ ነው አላህ ከግራ ጎኑ መዞ አላህ ያወጣው። ስለዚህ ለአስፈላጊ ነገሮቿ ሁሉ አንተ ብቻህን ሆነ ማትተካ ያለ እሷ በስተቀር ምንም የማይገኝ ነገር ብዙ ነገር አለ። ስሜት ብቻም አይደለም፣ ብዙ ብዙ ነገር አለ። ዙርያ ልታገኝ ሚስት እንድትኖር ይገባል። በባዶ አንተው ራስ አትወልድም መቼስ። ሌላም ብዙ ብዙ የሚያስፈልጉ ነገሮች ያለ ሴት መኖር የማይቻል ብዙ ነገር አለ። ስለዚህ ይሄ አስፈላጊና አስፈላጊ ነው። እነዚህ ነገሮች ለእኔ ያስፈልጉኛል ካልክ በዚሁ ጥመታቸው ችለህ ኑር አሉ ነቢዩ ዓለይሂ ሰላቱ ሰላም። የተከለቁት የተፈጠሩት ከጎድን አጥንት ለዛውም ከላይኛው ከጠማማው ክፍል ጥመቱ ከበዛዋል ቀጥ አረገዋለሁ ግን ብለህ ብትል ከሰርተዋል ትሰብረዋል አለ። መስበር ማለት ደግሞ ጠላቁህ አሉ። ትፋታለ፣ ትለያያለህ። በጥመቷ ተጠቀም። በየቤቱ ያለ ትዳር ፍች ይህን አለመቻል ነው፣ አለመቋቋም ነው። ሌላኛዋ ትሻላለች ብሎ ያመጣል፣ የባሰች ትሆናለች። ሶስተኛ ላድርግ የሚሉም አሉ። ሁለተኛን ከፈታ በኋላ ምናልባት የምትሻል የሚለያይ ነገር እንደ መልክ ነው፣ ሌላ ነገር የለውም። እችኛዋ ጋር ጥሩ ነገር በቀጣዩ ደካማ ጎን ሆኖ ይገኛል። በቀጣዩ ደካማ ጎን በመጀመሪያ ዋጋ ደግሞ ጥሩ ጎን ይሆናል። አይነቱ መልኩ ይለያያል እንጂ ይሄ ባህሪ ግን ያለ ነው። ወንዶች እኛም ጥሩ ነን ልፈልጌ አይደለም። ሴቶችን እንዲህ አድርጎ በሐዲስ ነቢዩ ገልጸዋልና እኛ ነን መመጻደቅ ያለብን ጥሩዎች ነን እያልኩ አይደለም። ስለ ሴቶች ይህም ብሏል። ጥሩ መቻል የግድ ይላል። እና አይሻ ነቢዩን ያስቆጡት አጋጣሚ አለ እኮ ልፍታችሁ ግን አላሉ። አሁን የተባለው ባህሪ እና አይሻም ላይ ታይቶ መቻል መሸከም የግድ ይላል። በብዙ angle በብዙ angle የሚያሳዝነው ነቢዩ አለይሂ ሰላቱ ወሰላም ትዳር እንዳይፈርስ ተቻችሎ መኖር ቀጣይነት እንዲኖረው ትዳር ምስረታው ማጣ በጣም ከባድ ነገር ስለሆነ ዋሽተህም ቢሆን ለምስት ዋሽተህም ቢሆን አታላት አቅፋት ኑር ችልሃት ኑር ነው ያሉት። የሚያሳዝነው ምንድን ነው? ቅድም የቆጠርነውን ጥቅሞቿንና የልጆቹ እናት መሆኗን ረስቶ የወንድ ክፋቱ ደግሞ በቀሉ የመረረ ይሆናል። የሚመር በቀል እርምጃ የሚወስዱ ወንዶች አሉ። አደለም ባለቤት፣ አደለም የልጆቹ እናት፣ አውሬ ላይ የማይወሰድ እርምጃ የሚወስዱ አሉ። ቀለብ የማይሰጡ ታቃለ አፈርት ብላ ይላል። ሱብሃንላህ። ለእሱ የወለደችው ልጆች እኮ ሞትን በአይኗ አይታ እኮ ነው የወለደችው። ሞትን በአይኗ ሁለተኛ ወንድን አላይም በምትል አይነት ከነ ልጆቿ የደረሰችበት የማያይ አረመኔ ወንድ ስንት አለ? የልጅ ቀለብ ዋጅብ አይደል እንዴ? ግዳጅ አይደል? ከባ ከምስት ጋራ አልችል ብለህ ከተጣላ ልጅህን ትቀጣለ። ለሚጠባ ልጅ እኮ ለሚጠባ ልጅ እኮ ቀለብ ዞር ብሎ የማያይ አለ፣ ታሞ የማያሳክም እሱ ኮን አውላልቋት ሰባብሮ የጣላት ሶስት አራት እንድትወልድ ግን ትኩሷን ደግሞ ይፈልጋል። አሁን እቺ ወላልቃለች። ትላንት እሱ በሚያያት ጊዜ ሰውነቷ ወጠርጠር ብሏል። ሁሉ ቦታ ነጠርጠር ይል ነበረ። አሁን ይሄ የለም፣ ረግፏል። እኔ ቤት መታ ረግፋለች። የለም ምን ፈልገው አሁን እዚህ ብልጭልጭ ያለችዋለ እንንጠለጠላለን። እሷም እኮ ትረግፋለች ቤት መታ። አስብ፣ ይሄ አድል አይደለም። እዚህ ላይ በጣም መጠንቀቅ መቻል አለብን። አንዳንዶቹ ደግሞ የሴት ገንዘብ ላይ ተከትሎ ይገቡና እንኳ አርጎ ከመጠጧቸው በኋላ ደግሞ ሌላ አማርጣሉ። እዚህ ላይ መጠንቀቅ ወአቱ ሌታማ አምዋለሁም ይላል። የአባታቸውን ያጡ ወላጅ አልባ ህፃናት ወላጆቻቸውን አተው በህፃንነታቸው አባት የሞተባቸው ንብረት፣ ገንዘብ ያላቸው ኃላፊነቱን የተከበላችሁ ሰዎች ስጧቸው፣ የአባታቸውን ገንዘብ አስረክቧቸው ይላል። ወላ ተተበደሉ ልከቢፈ ቢጠይብ አላዩትም አላወቁትም ብላችሁ ይሄ ነበር የአባትህ ንብረት እያላችሁ ዝቃጩንና ቆሻሻውን ንብረት የማይባለውን በጥሩና ለአንተ ባማረህ ለራስህ ወስተ ቀይረ አጭበርብረህ አትስጥ ይላል። ወላ ታኩሉ አምዋለሁም ኢላ አምዋሊኩም በህፃናት ወላጅ አልባ በሆኑት አባት ባጡ ልጆች ገንዘብ ላይ ኃላፊነትን የያዛችሁ ተሸከማችሁ ሰዎች አትብሉ ገንዘባቸውን አለ። ወላ ታኩሉ አትብሉ አምዋለሁም የወላጆቻቸውን ገንዘብ ኢላ አምዋሊኩም ከናንተ ገንዘብ ጋር ደበላልቃችሁ አተረማምሳችሁ እንዳትበሉት። የምታደርጉት ከሆነ ግን እነሁ ካና ሁበን ቀቢራ ትልቅ ወንጀል ነው። ትልቅ ትልቅ አደጋ ነው። ተጠንቀቁ ይላል። ሴት ያላጡ አንዳንድ ሰዎች ምን ያደርጋሉ? ሴት እኮ ልጃገረት በየቦታው ወድቆ አለ ሞልቶ አለ። ስሜትም ከሆነ ትዳርም ከሆነ ገንዘብ ያላትንና አስብ ወይ የተፋታች ልጇን ልጆቿን ሰብስባ አፈር ከአፈር ቋጥረ ውሃ ከውሃ ቋጥረ ምን ሆና ተፍጨርጭራ ቀና ቀና የምትለዋን አስሶ አድኖ ቤት አይቶ እኮ ነው ታቃለ ንብረት አይቶ እኮ ነው። ወይ ደግሞ አባት የሞተባቸውን ልጆች ሰብስባ የምትፍጨረጨር ከሆነ አባታቸው ጥሎ እዛ ቤት ላይ የሄደውን ንብረት ያን አይቶ አነፍንፎ የሚገባው እንዳለ ገንዘብህ አይደለም ይሄ ንብረትህ አይደለም። ምናልባት ሴቶች የምትሰሙን ከሆነ ፍቅር አንገብግቧችሁ አንዳንድ ጊዜ ለዚህ ግንዛቤ ሳሰጡ ሰፍ ብላችሁ ተጀላጅለው ደግሞ ወዲያው ሀፈፍ አድርጎ የሚያስገቡም አሉ። ስድስት ወር ሳይሞላ አምሳ percent መደበኛ ፍርድ ቤት አናትሽ ላይ ቆሞ ይካፈላል የየቲምን ገንዘብ ወይ የተፋታሽ ከሆነ እሷ ስቃዩዋን በልታ የሰበሰበችውን ንብረት። ወንድ ይሻላል፣ አጠገቤ ቢኖር ከሐራም እጠበቃለሁ ብለው ስንቶቹ ሰፍ የሚሉ ሴቶች አሉ። እሱ ሲገባ ውስጡ ላይ ሌላ ስሌት ነው ያለው። እሱ ውስጡ ላይ ያለው ሌላ ካርታ ነው። ከወራት በኋላ መነጫነጥ ያመጣል እያወቀ ከወራት በኋላ መራገጥ ያመጣል። እግር ማንሳት ይጀምራል። ከዛ በኋላ የሚያሳፍረው ነገር ፍርድ ቤት ሄዶ ባለቤቴ ነች ንብረት ትካፈላለሁ ይላል። ምን ታደርገዋለህ? የምስት ንብረት አምሳ percent ኡ በመደበኛ ፍርድ ቤት ህግ የባል ነው። የባል ንብረት 50 percent ኡ የምስት ነው። ሂምሽቅ አድርጎ ተካፍለው የየቲምን ገንዘብ ወይ ደግሞ እሷ ተሰቃይታ አፈር ድሜ በልታ ተመልከት። እንደዛ የምታደርጉ ሴቶች ካላችሁ ንብረትን አስቀድማችሁ ወደ ልጆቻችሁ ከቀየራችሁ በኋላ አግቡ። እኔ የሚመክራቸው ይህንን ነው። ወኢን ክፍቱም አላ ቱቅሲጡ ፊልየታማ ፋንኪሁ ማ ጣበ ለኩም ምን ኒሳ አለ አላህ የቲሞችን፣ ወላጅ አልባ የሆኑ ሴቶችን አባቶቻቸው ንብረት ዝርግፍ አድርጎ የሄዱትን ህፃናት በጉዳያቸው ኃላፊነትና ኃላፊነትን የተሸከማችሁታል። ካደገችና ከደረሰች በኋላ አባቷ ጥሎ የሄደውን ይሄን ንብረት ይዛ ትሄድና ሌላ ታገባና ንብረት ይዛ ልትሄድ ነው ይልና ራሱ ይጆፍፋል። ራሱ አግብቶ እዛው ሊያጠቃልል ምናልባት ሌላ ሰይጣን ቢያገባ ኒካህዋን ማህሯን የሚፈለገውን ነገር በአግባቡ አልጠብቅም ከአላህም ሊያወጣኝ ይችላል ብላችሁ የምትሰጉ ከሆነ ንብረት ያላት የአባቷን ንብረት የያዘች ሴት ልጅን ወይን ኺፍቱም አላ ቱቅሲጡ ፊሌታማ ሚዛናዊነት ይጎለናል ብላችሁ ከሰጋችሁ ፋንኪሁ አግቡ ማጣ ማጣበለኩም የወደዳችሁ ምን ኒሳ ያማሯችሁን መስና ወሱላሳ ወሩባ አንድ አግባ፣ አቅም ካለ ደርብ፣ ሁለት አግባ፣ ሶስትም አራት እስከ አራት። ይሄ የተፈቀደልህ ገደብ ነው። ለምን ትንጠለጠላለህ? እሷ ላይ ነው። ፈኢን ኺፍቱም ሁለት አግብቼ አላታዲ ሚዛናዊነት ይጎለናል። ብላችሁ ደግሞ የምትሰጉ ከሆነ ሁለት አግባ ሶስት አግባ ሲባል እኮ ሁር ያለ ገደብ የተለቀቀ ነገርም አይደለም። ሁለት ስታገባ ምክንያት አለው፣ ህግ ደንብ አለው። ይህን ሸሪያ ጎንበስ ብሎ መጠየቅ ነው። ቅድም እንዳለ ሴት አምሮትና ለውበት ብቻ ለሀጭ በለሀጭ ነው። ሁለተኛ ሶስተኛ አረጋለሁ። ይሄ አይነት ጫዋታ ዲን እስላም ላይ የለም፣ ሸሪያ ላይ ይሄ የለም። ስሜት እየተከተለ መንጀላጀል ላ ሁሉንም መስፈርት ማሟላት አለበት አቅም ችሎ ኢኮኖሚውም የተሟላ ሆኖ ሁለተኛ ሊያገባ የሚያስችል መስፈርት አለውም እንበል። በሁለቱም የማይፈታ ሀጃና ችግር ኖሮ ኡዝር ኖሮ ሶስተኛ የሚፈለግበትም እያለ እስከ አራት በዚህ ላይ ምናልባት ሚዛናዊነት ይጎለኛል ሁለተኛዋን ካመጣው ብላችሁ የምትሰጉ ግን ከሆነ አለ ፈኢን ክፍቱም አላ ታዲሉ ሁለት አግብቼ ሚዛናዊ አልሆንም። ቀጣዩዋ በፍቅር ትገዛኝና ወደዛ አዘነብላለሁ። አንዳንድ ነገሮቼ ወደዛ ይበዛሉ። አቀዋለሁ አቅሜ አይችልም ብላችሁ የምትሰጉ ከሆነ ፈዋሂዳ አንድ ትበቃችኋለች። በአንድ ኑሮ አለ ሁለት ሴት ኑሩት። ወደ አንደኛዋ ወይም ወደ ሁለተኛዋ በሁሉ ነገር ያዘነበለ ሰው ሚዛን የደፋ ሰው አሉ ነቢዩ አለይሂ ሰላቱ ሰላም ጃአ የውመል ቅያመቲ ወሽቅሁ ማኢሉን አሉ። ቅያማ ማለታ ሲነሳ አንድ ጎኑ paralyze አለ። አንድ ጎኑ ግራ በለው ቀኝ በለው ሽባ ሆኖ paralyze ሆኖ ነው የሚቀሰቀሰው ቅያ ለታ አለ። ወደ አንደኛዋ ሴት ሁለት ምስት ኖሮት ወደ አንደኛዋ ያዘነበለ። ለነገሩ ሴቶቹም active ናቸው። ስለዚህ እንዲቀለበስ ያደርጋሉ። ያን ማየት የለበትም። እዛ ቤት በፊቱም ቤት ቤቱ ነው። እዛም ያሉ ልጆች ልጆቹ ናቸው። ሁሉ ነገሩን አዳሩን፣ ውሎውን፣ የቤት ወጪ መስጠት፣ ሌላውን እያንዳንዱ ነገር ሚዛኑ መጠበቅ አለበት። ይህን ሚዛን አንጠብቅም ብላችሁ ምትሰጉ ከሆነ ፈኢን ኺፍቱም አላ ተዕዲሉ ፈዋሂዳ አው ማ መለከት ወይንም በቁጥጥራችሁ ስር ሆነው ዝቅ ያሉ ሰዎችም ከሆነ ለኢኮኖሚያችሁ ምቹ የሚሆኑት እነሱንም ቢሆን አግቡ። ዛሊከ አድና አላ ሁለት ሶስት ማግባቱ ላይ ችግር የሚፈጠርባችሁ ከሆነ አንድ ይሁን አንድ ብቻ አድርጋችሁ በአንዱ አቆሙ ማለታችን ዛሊከ ይሄ አድና ያግዛልና ያመቻልና አላ ላታዘንብሉ ላታጋድሉ ያመቻልና ይላል አላሁ ስብሓነ ወተዓላ ዋቱ ኒሳ ሰዱቃትህነ ኒህላ ሴቶችን በምታገቡበት ጊዜ ተወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ፣ አበድኩልሽ ይሄ አይደለም ህጉና ደንቡ ይሄ አይደለም። ተነጋገር ችግር የለውም፣ ተፈቃቀድ ችግር የለውም። ከዛ በኋላ ወደ ሀላል ግን ሊያስገባ የሚችለው ህግና ደንብ ማህር እንድትከፍላት እንድትሰጣት ይገባል አለ አላህ ሱብሓነሁ ወተዓላ። አንተ ለእሷ እሷ ለአንተ ሀላል እንድትሆኑ ዋቱ ኒሳ ስጧቸው ሰዱቃት ይህነን ይላ የሚገባቸውን ማር የሚገባቸውን የንካ ክፍያ እንደየአቅሙ ቢሸርጥ እሷ ከተስማማችበት ነው። መጠኑ በዛ ይገለጻል። የአንተን አቅም አይታ ክፈለኝ የኒካሄን በምትለው እሷ በምትስማማበት በአቅምህ ልክ ይገመታል። ፈኢን ጢብነ ለኩም አን ሚንሁ ነፍሳ ግን ግድና የግድ ማይቀር የሆነ ክፍያ ነው። ሐቃቸውና ሐቃቸው ነው። ይሄን ሰጥተህ በዚህ ኒካ ይታሰራል፣ ሐላል ትሆናለች። አንተም ለሷ እሷም ለአንተ። ይሄ የማይቀር ነው። ምናልባት ፈኢን ጢብነ ለኩም በፍቃደኝነታቸው በፍላጎታቸው በፍቅር ተነስተው አዝነውልህ ከተጋባችሁ በኋላ ትቼዋለሁኝ። ለእኔ ብለህ ለኒካ የሰጠውን አብረን የጋራ አድርገን እንብላው። ወይንም ለዚህ ችግር አውለው ወይም አውፍ ብያለሁ፣ ይሄ ይቻላል። ፈኩሉ ሀኒአን መሪያ ሐላል ነውና ብሉ ጠጡት አለ አላህ ሱብሓነሁ ወተዓላ። ስለዚህ ዲን አልእስላም ላይ የሰዎች ህግጋትን መጠበቅ ህግጋትን መጠንቀቅ የግድና የግድ ይላል። ወላ ትኡቱ ሱፈሃ አምዋለኩም አላህ ሱብሓነሁ ወተዓላ ሱፈሃ አለ ጅላጅሎች ማለት ነው። አቅላቸው ያልበሰለ ቅድም እንዳልነው ወላጆቻቸው ትተው ንብረት የሞቱላቸው የቲሞችም ቢሆኑ አቅላቸው ያልበሰለ ወይንም ደግሞ ሴቶች ራሳቸው የወንድ ኃላፊነት ንብረት፣ ገንዘብ፣ ኢኮኖሚ ለትዳር የሚሆን ነገር ሁሉ ማሟላት የወንድና የወንድ ኃላፊነት ነው። ሴት ግዳጅ የለባትም በሸሪያ ቤቷን ትዳሯን ብቻ ነው ተንከባክባ አንተን ተንከባክባ መኖር ብቻ ነው ተስማምቶ ለሚሰሩት ማጣላታችን አይደለም ተስማምተው በስምምነት አብረን እንሰራለን አብረን እንለፋለን ይሄ ስምምነት ጉዳይ ነው እንደ ሸሪያ ግን ግዳጅ ሆኖ አይሰመርባትም በሷ ላይ ግዳጁ በወንድ ላይ ነው አላሁ ስብሐነ ወተዓላ በሁሉም ነገር ኃላፊነቱን የርስቁን፣ የማብላቱን፣ የወጪ ማውጣቱን፣ የምኑንም የምኑን በወንድ ላይ ነው የጫነው። ይሄን ንብረታችሁን ለነገ ብላችሁ አስባችሁ በእቅድ የምታውሉትን በእቅድ የምታወጡትን ለፍታችሁ ደክማችሁ ቀን ማታ ብላችሁ የሰበሰባችሁን ያለ አግባብ ምስትም ትሁን ለዚህ አድርገው። በክራይ ቤት ቁጭ ብላል። አንተ ትልቁን ግዙፉን መቶ ሺህ ብር የሚፈጅ ቢፌ ካልገዛ ልትል ትችላለች። አንዳንዴ እንደ ህፃን ያደርጋቸዋል። ሴቶች ካላችሁ ይቅርታ አድርጉልን እና ዝም ብሎ ተራ ነገር ይጠይቃሉ። ተራ ይሄ ነገር ቢሆን ጉዳቱ ለሱም ለሷም ለልጆችም ጭምር ሊሆን ይችላል። ይሄ ደግሞ የእንጨጭና የጅላጅሎች ጥያቄ ነው። ስለዚህ ገንዘባችሁን አውጥታችሁ እንዲሁ አትዘርግፉላቸው አለ አላሁ ስብሓነ ወተዓላ አምዋለኩም ለቲ ጀአለ ለኩም ቂያማ በዱንያ ላይ እስካላችሁ ድረስ የአቅማችሁ መበረታቻና የአቅማችሁ የጉልበታችሁ መቋቋሚያ ያደረገላችሁን ሐላል ገንዘባችሁን ዝም ብሎ ዘርገፍ አታድርጉታል። ወርዙቁሁም ፊሃ ወክሱሁም ከእናንተ የሚጠበቀው ግዳጅ አብሏቸው ቀልቧቸው፣ አልብሷቸው፣ ሲታመሙ አስታክሟቸው፣ ግድና ፈርድ ለሆኑ ነገሮች ሁሉ አውጡ። በክለህም ስስታም ሆነም ተቆላልፈ የእጅ ፍሬን ሆነ ኑር አይልም ይነል እስላም። አንዳንድ ገብጋባ ለራሱም ሊበላ ለቤቱም ለልጆቹም ሊያወጣ ላኢላህ ኢለላህ በለው። ይሄ የትራክተር ፍሬን ነው የእነትሬ ፍሬን በለው። ላኢላህ ኢለላህ ሹፌር የሆናችሁ ሰዎች ታውቃላችሁ። እንደዛም የሆኑ ያ ሰላም እንደዚህም ኮንክሪት መሆን የለብህም። ይሄ ስግብግብነት ነው። አታውጣ፣ አትዘርግፈው ሲባል ለአልባሌ ነገር፣ ለአጉል ነገር፣ ፈርድ ላልሆነ ነገር ሱፋሃዎች አቅላቸው ጅል የሆኑ ህፃናቶች ሲጠይቁ አትስጥ። የቲሞቹ የአባታቸውን ንብረት በኃላፊነት ይዛሃል አንተ። ለዚህ ይውጣልን፣ ለዚህ ይውጣልን፣ የእኛ ገንዘብ አይደለን እንደማለት አታድርጉ፣ አታስተናግድ። ነገ የሚብስ ቀን አለ ብለ ያዝ አብላው፣ አጠጣው፣ አልብሰው በቂ ነው። وقولوا لهم قولا معروفا። ይህን ደግሞ ስታደርግና ስትቆጥብ ያዝ ስታደርግ force አሳይተ አይደለም፣ በጡንቻ አይደለም። አንቺ እውነትሽን ነው። ምን እንደኔ ብርዱ፣ ንፋሱ፣ ፀሐዩ መች ገረፈሽ ብለህ ቤት ላይ ፈጥረ እሳት ለኩስ አይደለም አይደለም። ወቁሉ ለሁም ቀውለን ማዕሩፋ ለዘብ ያለ ለስለስ ያለ ሰላምን የሚያመጣ ትዳርን የማያፈርስ ባማረ ውብ በሆነ ቃላት ግለጹላቸው። ለየቲሙም እንደዛው አባቴ እኔ እኮ አረግልህ ነበር፣ ይሄ አባትህ ገንዘብ አንተ ደርሰ ነገ በአግባቡ የምትኖር የምትተዳደርበት እኮ ነው። ላልከው ነገር ሁሉማ ዝርግፍ አድርጌ ከሰጠው ነገ ትቸገራለህ። ለስለስ ባለ መልኩ አስተናግዷቸው በዚህ መልኩ ይላል። ወብተሉ የታማ ሀታ ኢዛ በለጉ ኒካህ በጣም አውፍ በሉን። እንግዲህ ደርሳችን ዛሬ እዚህ ላይ ያበቃል። ወሰለላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአስሓቢሂ ወሰለም።